قل يا أهل الكتاب لا تغلوا في دينكم يا محمد بله نقراتشو لمعشر اليهود والنصارى لا تتجاوزوا لحد في دينكم بله بلاتشو مالتنا اللو دمبريت آسا وانجل لي اندات تقبو بله بلاتشو با الله سبحانه وتعالى በኒዳችሁም ላይ ገይረል ሐቅ የሆነ ከሐቅ ውጭ የሆነ ነገር ጉልው ላይ አትግቡ በላቸው። ምክንያቱም ጉልው በራሱ ሌላ ወንጀል ነው፣ ድንበር የጣሰ አካሄድ። ነሳራዎች ጉልዋቸው በስቶ ኢሳን ኢላህ ነው አሉ የሚመለክ ጌታ ነው፣ ኻሊቅ ነው አሉ። ወደ የሁዳዎች በምትሄድበት ጊዜ ጥላቻቸው ጉሉብ ድንበር ያጣ ሆኖ እብኑ ዚና አሉ። እንዴት ነቢይ ሆኖ ረሱል ሆኖ የዝና ልጅ ነቢይ ሆኖ ሊረጋገጥለት ረሱል ሆኖ እንዴት ሊሆን ይችላል? እነሱም ሐሰዳቸው ጉልቡ ላይ ጫፍ ወጥቶ ነው፣ ጥግ ደርሶ ነው። ወላ ተተቢዑ አህዋአ ቀውሚን ቀደሉ ሚን ቀብሉ ከእናንተ በፊት የነበሩ ጠማማዎች ያሳለፉትን መንገድ ተከትላችሁ ፍላጎታቸውን ተከትላችሁ እንዳጠሙ ይላል አላሁ ስብሓነ ወተዓላ ብለህ ነገራቸው። ለራሳቸው መጥመም ብቻም አይደለም፣ ወአደሉ ከራ አብዛኛውን ከሀቅ አጥመዋል ብዙዎችን። ودلوا عن سواء السبيل لراساتهم كتككلن يوم انقد امتن يزو يتأممونات الى الله سبحانه وتعالى سلزي ما شئن بيهون ان الزئنة توجين متأبقات يا الله قطع يبرت تايك بدنا لزينو لو إن الذين كفروا من بني إسرائيل على لسان داود وإيسى بن مريم إلى አላሁ ስብሓነ ወተዓላ እነዚህ የሁዳዎችን ከበኒ እስራኤሎች ለአናውን እርግማኔን አውርዶባቸዋል። አላ ሊሳኒ ዳውድ አለ ነቢዩ ላ ዳውድ የወረደለት ኪታብ ዘቡር ነው። በዘቡር ተረግመዋል ማለት ነው። ወኢሳ ብኒ መርያም ኢሳ እንጂል ነው የወረደለት፣ በእንጂልም ተረግመዋል ማለት ነው። በሁሉም አቅጣጫ ተረግመዋል ማለት ነው። በሙሳ ተውራት፣ በዳውድ ዘቡር፣ በኢሳ እንጂል ሁሉ ተረግመዋል በኒ እስራኤሎች ዛሊክ ቢማ አሰው ወካኑ ያዕተዱን አለ። ሰበቡና ምክንያቱ ምንድን ነው? የመረገማቸው አንደኛ ቢሰበብ እስያኔም ወንጀላቸው ከመብዛቱ የተነሳ ጥፋታቸው ከመብዛቱ የተነሳ በዛም ላይ ድንበር የጣሰ ወንጀል ለቢሰ ማካኑ የፈዓሉን የሚሰሩት ስራ ተግባራቸው ሁሉ እንዴት የሚያስጠላና የከፋ ነው ይላል አላሁ ስብሓነ ወተዓላ። ተራ ከሲራ ምንሁም የተወለውን አለዚነ ከፈሩ ከነዚህ ከይሁዳዎች ከሙሽሪኮች ጋር ዲንን ከሚጠሉ ከነቢዩ ጠላቶች ጋር ወዳጅ ሲሆኑ ታያቸዋለ አለ አላህ ስብሓነ ወተዓላ። እነ ከዓብ ብኑል አሽረፍ አሉ፣ ሌሎች ሌሎችም አሉ። ከነዚህ ጋር ወዳጅ ሲሆኑ ታያቸዋለ አለ። ለቢኢሰ ማ ቀደመት ለሁም አንፉሱሁም ያሳለፉት ዘግናኝ ተግባር ለአኼራቸው ምን የከፋ ነገር ያሻገሩ ሰዎች ናቸው ይላል። አንሰኺጠ አላሁ አለይህም በስራ ተግባራቸው አላሁ ስብሓነ ወተዓላ ጥላቻውን ቁጣውን ያሰፈረባቸው ሰዎች ናቸው ይላል። ወፊል አዛቢ ሁም ኻሊዱን ነገ ቅያማ አዛቡ ጀሃነም ላይ ሙኸለድ ናቸው። አበደል አቢዲን ዘውታሪዎች ናቸው ይላል። ስለዚህ በኒ እስራኤሎች ከመጥፎ ባህሪያቸው ወለው ካኑ ዩእሚኑነ ቢላህ ወነቢይ ወማ ኡንዚለ ኢለይህ መተኸዙሁም አውልያ ትክክለኛና normal የሆነ original የሆነ ተቋ ኖሯቸው በነቢዩ ላይ በወረደ ቁርአን ቢያምኑ ኖሮ የዲን ጠላቶችን ወዳጅ አድርጎ ባለያዙ ነበር ይላል። የኢማን ጉድለትና የሙናፊቅነት የፋስቅነቱ ባህሪ ገፋፍቶ ወስቶ የነሱ ወዳጅ ያደርጋቸዋል ይላል። ولكن كثيرا منهم ፋሲቁን አብዛኛዎቹ ኻርጁነ ሚነል ኢማን ወጣአት ወጣአት ቢላህ ማለት ነው። ከአላሁ ስብሓነሁ ወተዓላ ኢማን ከጣአ ያፈነገጡና የወጡ ኢማን የከዳቸው ሰዎች ናቸው ይላል አላሁ ስብሓነሁ ወተዓላ። ስለዚህ የዛሬ ደርስ እዚህ ላይ ይበቃናል። ወሰለ ላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሃቢሂ አጅመኢን። أعوذ بالله من الشيطان الرجيم لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يسرقون بسم الله الرحمن الرحيم الحمد لله والصلاة والسلام على أشرف المرسلين محمد بن عبد الله وعلى آله وأصحابه ومن اهتدى هداه إلى يوم الدين لئن الذين آه. الله سبحانه وتعالى በዚህ ሱራ ሱረቱል ማኢዳ ከደረስንበት ቦታ ስናነሳ ቁርአን ላይ አላሁ ስብሓነ ወተዓላ የቁርአን አወራረድ ከሌላ ኩቱበት ሰማዊያዎች ብዙ ለየት የሚያደርገው ሂደት አለ። ተውራት ሚን ኩቱብ ሰማዊያ ይባላል። ከዛ በፊት ኩቱብ ሰማዊያ የሚባሉት ህግጋቶችን ደንቦችን፣ ትእዛዛቶችን ያካተቱ በወህ አማካይነት በዘመኑ በየትውልዱ ላሉ አንቢያዎች መመሪያን ይዞ ልክ እንደኛ ቁርአን የወረዱት ሁሉ ኩቱብ ሰማዊያ ይባላሉ። ከአላህ ዘንድ ወደ ሰዎች በሰዓቱ ባሉት አንቢያዎችና ሩስሎች አማካይነት እንዲተላለፍ አሁን እንዳል ህግጋቶችን፣ ደንቦችን፣ ትዕዛዛቶችን አቅፈው የያዙ ለየርሱሎቹ ለየአንቢያዎቹ የሚመጡት የሚወርዱት ክቱቡ ሰማዊያ ይባላል። ከአላህ ዘንድ መመሪያ ሆኖ የመጡ እንደ ቁርአን ኪታቦች ማለት ነው። በምሳሌነት ለመጥቀስ ያህል ተውራት ሙሳ ላይ የወረደው እንጂል ነቢዩላ ኢሳ ላይ የወረደው ዘቡር ዳውድ ላይ የወረደው ቁርአን በእኛ ነቢዩ መሐመድ ላይ የወረደው እነዚህ ሁሉም ክቱብ ሰማዊያ ነው የሚባሉት በአንድ አይነት አጠራር ግን ሁላቸውም ይለያያሉ። አንዳንዶቹ የሚያስተላልፉት መንፈሳዊ ንግግር ብቻ ነው። ይህን በመስራት እንዲህ አይነት አጅር ታገኛለህ፣ ይህን ሰዋብ ታገኛለህ፣ መስጊድ በመሄድ ጀማ በመስገድ ዝክር በመዘከረ እንዲህ አይነት ኢባዳ በማድረግ የማሳሰሉትን ብቻ ይይዛሉ። ሐራምና ሐላል ሊኖርባቸው ይችል ይሆናል፣ ግን ህግ ላይኖር ይችላል። ቅጣትን ያካተተ እንደኛ ቁርአን የሰረቀ እጅ ቁረጥ፣ የገደለ ይገደል የመሳሰሉትንና የወንጀለኛ ማቅጫና በህግ ቋንቋ የፍትሐ ስነ ስርዓት እንደሚባል ሁሉ ይህን ሁሉ አካተተ የማያዳግም ጥሩና የተሟላ ህግ ይዞ የወረደውና የመጣው ቁርአን ብቻ ነው። ስለዚህ እስከ ቅያማ ድረስ ላለው ለነቢዩ ኡመት ጥሩ አስተማሪ ሆኖ ሁሉንም ነገር ሲበታትን እንደየ አስፈላጊው ሲመክር ካለፉ ታሪኮችም ስቦ ያመጣል። አጥፊዎች፣ ተሳሳቾች የተሳሳቱትን አሁን እንዳልነው በኩቱበ ሰማዊያ እንዲመከሩ እንዲገጸሱ አድርጎት የነበረውን ሁሉ ያነሰዋል። የበኒ እስራኤል ብሎ ሲናገር አሁን ላሉት ይሁዳዎች አሁን እነሱ የሰሩት ነገር ባይሆንም አባት አያት ቅድመ አያቶቻቸው በእነሱ ዘመን የተሰራውን ነገር ነው እየጠቀሰ እየነገረ ያለው። ሁለት መልእክት አለው። አንድም በጊዜውና በአሁኑ ሰዓት ያሉት የሁዳዎች ወይንም ቁርአን በነቢዩ ላይ ስለወረደ በነቢዩ ጊዜ ያሉትም የሁዳዎች ይህን ባህሪ አትያዙ። ከእናንተ በፊት የነበሩ የሁዳዎች ይህን ባህሪ በመያዛቸው እንዲህ አይነት እርምጃ ተወስቶባቸዋል። እንዲህ አይነት ቅጣትና የምትገጥሟቸዋል። ይህን ባህሪ የምትይዙ ከሆነ እናንተም ትቀጣላችሁ። እናንተም ይሄው አይነቱ የምትገጥማቸዋል ነው። እኛን ግን አይመለከተንም ማለት አይቻልም። ይሄ ኡመት በአንድ ታሪክ ላይ ቁርአን ገብቶ ስለ ይሁዳዎች አንስቶ ተናገረ ቢባል አሁን ላሉትም ይሁዳዎች ምክር ነው። ከነሱ በፊት ለነበሩ ለአባት፣ ለአያት፣ ለቅድመ አያቶቻቸው ያለፈውን ታሪክ ቁርአን ያነሳው በዚህ በእኛ ቁርአን ላሉት ይሁዳዎች ነው፣ እኛን አይመለከትም ማለት ደግሞ አንችልም። እኛ እናንተም ስሙት፣ አዳምጡት። ቁርአን የወረደው በእናንተና በእናንተ ነቢይ ላይ ነው። እናንተም ይሄን ባህር የምትይዙ ከሆነ እንደዚሁ ትቀጣላችሁ፣ እንደዚሁ ትመታላችሁ። እንደዚህ አድርጎ በማቅረብ እንደዚህ አድርጎ ትንተና በመስጠት ቁርአን ካለፉት ኩቱበ ሰማያዊዎች ለየት የሚያደርገው ይዘት ብዙ ይዘቶች አሉት። ቅድም እንዳልነው የወንጀለኛ መቅጫ ዝርዝር ሁኔታዎች አሉት፣ በሌላው የለም። ያለፉትን ታሪኮች እንደ ምክር አድርጎ እንዳሁኑ ሲያመጣ ትክክለኛ ባህሪ ይህን ያዝ ብሎ ሲል በሌላው የተጓደለውን ይሄ አሟልቶ የቁርአን ይዘት ይለያያል ከሌሎቹ። ስለዚህ ሁሉንም እንዲዳስስ ነው። ሁሉም የራሱን ድርሻ እንዲወስድ ነው። ይሄ እኔን ሊመለከተኝ ይችላል ብሎ እንዲስተካከል ነው። ስለ ፈዳኢል ብቻ ቁርአን ተናግሮ ዘክሮ ዘምሮ ዝም የሚል አይደለም። ስለዚህ ከዚህ ቦታ አስቀድሞ ሉኢነ ለዚነ ከፈሩ ሚን በኒ እስራኤል አለ። ትንሽ አያት ወደፊት ጠጋ ብሎ ከበኒ እስራኤሎች ترجموا تسدبوا على لسان داود على وإيسى بن مريم بنبي الله داود ملاس تسدبوا ترجموا على ما كان النزاع كبني إسرائيل وشوست የከፈሩት የካዱት ሐቅን አልቀበልም ባዮች የመጡትን የተላኩትን አንቢያዎች ሁሉ ላለመቀበል የራሳቸውን አቃቅር እያወጡ አመፀኝነትን አሳይተው የካዱና የከፈሩትን ተረገሙ አለ አላሁ ስብሓነሁ ተዓላ። ሁሉ በኒ እስራኤል መጥፎን አይደለም። ሁሉ በኒ እስራኤል ሐቅን ያልተቀበለ በየጊዜው በየዕለቱ በየትውልዱ የመጣውን አንቢያ ያልተከተለ ያፈነገጠ ነው ተብሎ አይባልም። ከነሱ ውስጥ የከፈሩ የካዱ ያፈነገጡ ተረገሙ በነቢዩላ ዳውድ ምላስ በነቢዩላ ኢሳ ኢብኑ መርየም ምላስ እነዚህ አንቢያዎች ብቻ ናቸው እነዛ አመፀኛና የከፈሩና የካዱ የሆኑትን ከበኒ እስራኤሎች የሰደቧቸው አንቢያዎች እነዚህ ብቻ ናቸው ማለት አይደለም። ይህን ትርጓሜ አይዝም። አንድ ነቢይ ከሰደበና ከረገመ ሁሉም ነቢይ ሰድቦ ረግሟል ነው። ነቢዩ አለይሂ ሰላቱ ወሰላም አልአንቢያው አውላዱ አላቲን አሉ ወኡመሃቱም ሸታ አሉ። አንቢያዎች ሁሉም የአንድ ሰውዬ ልጆች እንደማለት ነው አሉ። እናቶቻቸው የተለያዩ ቢሆኑም አሉ። የሁሉም አንቢያ መንፈስ፣ የሁሉም አንቢያ የሩስሎች ስሜት ኡመት ኡመቶቻቸውን የሚመሩት አንድና አንድ ነው። አንድን ነቢይ የተቃወመ ሁሉንም ነቢይ ተቃውሟል። በአንድ ነቢይ አምኖና ተከትሎ የኖረ ሁሉንም እንዳመነ ሁሉንም እንደተከተለ ይቆጠራል። ከበኒ እስራኤሎች ውስጥ የከፈሩና የካዱ ያመፁ በነቢዩላህ ዳውድ ምላስና በኢሳ ኢብኑ መርየም ተረገሙ ማለት በሁሉም አንቢያዎች ምላስ ተረግመዋል ማለት ነው። እርግማኔውን የሚያስተላልፉ አንቢያዎቹ ቢሆኑም ረጋሚው ግን አላህ ነው። ማዕናው አይ ለአነሁም ላሁ አዘ ወጀላ ፊ ዘቡር ወልኢንጂል ማለት ነው። ጅሙሩል ሙፈሲሪን ቅድም እንዳልኳችሁ ሉኢኑ ቢኩል ሊሳን ሉኢኑ አላ አህድ ሙሳ ፊ ተውራት ወአላ አህድ ዳውድ ፊ ዘቡር وفي عهد عيسى في الإنجيل وعلى عهد محمد صلى الله عليه وسلم في القرآن ማለት ነው ይላሉ። በሁሉም አንቢያዎች ምላስ ተረግመዋል። ለምን ዛሊክ እስመል ኢሻራ ይባላል። ዛሊክ ይሄ ምክንያቱ ቢማ አሰው ወካኑ ያዕተዱን አሉ። الباء سببية بسبب ما كانوا بسبب إسيانهم وبسبب ما كانوا يعتدون አመፀኛ ሆነው ሐቅን አለመቀበል አፈንጋጭነታቸውና በዛ ወንጀል አምነውበት በሚሰሩት አፈንግጦ በሚሰሩትም ወንጀል ላይ ድንበር ጥሶ መስራታቸው ለዚህ አይነቱ እርግማኔ አደረሳቸው ይላል። ይሄ ብቻም አይደለም። ለእርግማኔው በአንቢያዎች ምላስ በእያንዳንዱ አንቢያ ምላስ እንዲረገሙ ያበቃቸው ይሄ ብቻም አይደለም አለ ካኑ ላ የተናሁን አን ሙንከሪን ፈአሉ ለቢእሰ ማ ካኑ ይፈአሉን አንድ ወንጀል አንድ ጥፋት ስተት አላዋቂዎቻቸው በሚሰሩ ጊዜ አዋቂዎቻቸው ደግሞ ይዘው የሚከለክሏቸውን የሚመክሩ ዳዋ የሚያደርጉላቸው አይደሉም አለ አላህ ሱብሓነሁ ወተዓላ። ለቢሰ ማካኑ የፈአሉን እንዴት የከፋ ባህሪ እንዴት የከፋ ድርጊት ነው አለ አላህ ሱብሓነሁ ወተዓላ። አንዳቸው አንዳቸውን ይዘው መክረው لك أيدلهم بلو الله أني أسقط طالب بلو يمي كلا كلو أيدلهم أندا شو أندا شو لبئس ما كانوا يفعلون على الله سبحانه وتعالى تعجبنا ما جرمنا نبي عليه الصلاة والسلام بعد حديث በበኒ እስራኤል ዘመን ያሉ ዑለማዎችና አዋቂዎች አለ አዋቂዎቻቸው በሚሰሩት ወንጀል ላይ ያዩና ያፉላን እገሌ አላህ ሐራም አድርጓል አላህ የከለከለ ነገር ነው ይሄ ብለው መክረው እንዲከለከል ይነግሩታል አሉ ነቢዩ አለይሂ ሰላቱ ሰላም። በቀጣዩ ቀን አብሮት ይበላል፣ አብሮት ይጠጣል፣ ይጋበዛል። የበላ የጠጣ የተካደመ ደፍሮ ምን ሊናገር አይችልም። ኢዛ አከለት ልቡጡኑ እስተህየት ልኡዩን ይላል አረብ። ሆድ ከተካደመ ችግር ነው። መጀመሪያ ቀን ነፃ በነፃ ስለሆኑ ነው። ይሄ ነገር እኮ አይፈቀድም፣ አላህን ያስቆጣል፣ እገሌተው በዚያራ ሲያዙ ምናምን ሲገባላቸው አስተያየት ከመስጠትም ከመምከርም ዳዕዋ ከማድረግም ዑለማዎቻቸው ተቆጠቡ። የዛን ጊዜ ነው የአላህ ቁጣ ነምቱ የበረታው። ካህኑ ላ የተናሆነ አሙን ከሪም ፈአሉ እንዳይከለክሉ እንዳይመክሩ መካደሙ ከልክሏቸው ተራ ከሲራ ምንሁም የተወለውነ አለዚነ ከፈሩ ለቢሰ ማ ቀደመት ለሁም አንፉሱም አን አላሁ አለይህም አላሁ ስብሓነ ወተዓላ ወንጀል የሚሰራ ሰው የወንጀል ክፋቱ እንደየአይነቱ ይለያያል። ወንጀል ደረጃም አለው። ሁሉ ወንጀል ወንጀል ነው ብቻ በሚባል ስያሜ ተሰጥቶት የሚታለፍ አይደለም። አንዱ ዝቅ ያለ ወንጀል ይሆናል፣ አንዱ ከሱ ከፍ ያለ ይሆናል፣ አንዱ ከሱም በላይ ከፍ ያለ ይሆናል። እያለ እያለ ይቀጥላል። ዝቅተኛ ወንጀልም ቢሆን ግን በግላጭ ሜዳ ላይ ሌላውንም ጭምር ሊያስተምር በሚችል አይነት የሚሰራው ግን ወንጀል የበለጠ አላህን ያስቆጣል። አይቶ ዝም የሚሉ ሰዎች ደግሞ በሚኖር ጊዜ እንደውም የተፈቀደ ያስመስላል። ለቢእሰ ማካኑ ካኑ ሲል የቁርአን ኢባራ አገላለጹ እንደዚህ አይነቶችን በሚያጅብ አገላለጽ ነው። እዚህ ጋር የናሁ ሰዎች ተአጅቡ ሙአከድ ነው። ገራሚ ቃል አድርጎ አላህ ሲያስቀምጠው የጠነከረ ነው። ሙአከዱን ቢልቀሰም ይባላል። በማላ በታገዘ ቃል ነው አላህ የተናገረው። لبئس ما كانوا سبال اللام توطئة للقسم والله إن ديت كفا درقيتنو على الله سبحانه وتعالى وانجلي مسروتن سوچ باندريس نبيو من ابتلي منكم بشيء من القاذورات هذا ፈልየስተትር ብሲትርላህ አዘ አሉ። ወመን አብዳ ለና ሰፋህተሁ ኑቂም አለይህ ኪታብ አላህ አዘ አሉ። ሰው በግሉ ማንም ሳያየው ማንም ሳይሰማው ወንጀል የተሰራ ሰው በነፍስያ ተታለው ተጭበርብሮ የሚሆን በሸይጣንም እገዛ በሸይጣን ግፊትም የሚሆን ሰው ሰው ይሳሳታል። ምኑንም አይነት ይሁን ወንጀሉ ቅድም እንዳልነው በደረጃ የተለያየ የሚሆን ፈልየስተትር ብሲትርላ አዘወጀላ አለ። እዛው ተሰትሮ እዛው ተጠብቆ ተውበት ያርግ ከአላህ ጋር እዛው ገፋር ነው ተዋብ ነው አላህ እንደ ጀግንነት እንደ ጀብድ ራሱን መጥቶ ሜዳ ላይ አያጋልጥ ማታ ይህን ሰርቼ ትላንት ይህን አድርጌ የወንጀልን አይነት እንደ ጀግንነት ይሄ ወንጀሉ ራሱን የቻለ ወንጀል ሆኖ ለማስፋፋትን ለማሰራጨት የሚያደርገው እንቅስቃሴ የበለጠ አላህን ያስቆጣ ይሆናል ማለት ነው። ተራ ከሲራ ምንሁም የተወለውነ አለዚነ ከፈሩ አለ እነዛ በአንቢያዎች ምላስ አላህ የረገማቸው የሆኑ ከበኒ እስራኤሎች ውስጥ እርግማኔውን የወረደባቸው ይሁዳዎች ታያቸዋለ ያ ሙሐመድ አለ። የልጅ ልጆቻቸውም ቢሆኑ መዲና ላይ እናንተው አጠገብ ያሉ የእነሱ ዙሪያ የሆኑ ይሁዳዎችን ታያቸዋለህ። አንተ ይዘህ የመጣውን ሀቅ ላለመቀበል፣ በቁርአን ላለማመን ሄደው ወዳጅ ሲሆኑ ታያቸዋለህ አለ አላህ። አለዚነ ከፈሩ ለሙእሚኖች ጠላት የሆኑትን ለዲኑ ጠላት የሆኑትን ሰዎች ሄደው አነፍንፈው ሄደው ወዳጅ ሲሆኑ ታያቸዋለህ። ለቢሰ ማ ቀደመት ለሁም አንፍሱሁም ወደ ዘላለማዊቱ ወደ ሆነችው አኸራ መልካም ስራ አስመስለው እንዲህ አይነት ባህሪያቸውን ሰርቶ እያሻገሩ ያሉት እንዴት የከፋ ነው አለ አላህ ስብሐ ወተዓላ። ውጤቱ እዚሁ ዱንያ ላይ አን ሰኺጠ አላሁ አለይሂም የአላህን ቁጣ ነው የሚወርሱት የሚገጥማቸው በዚህ አይነቱ ባህሪያቸው። ይሄ የዱንያ ቅጣት ይሁን እንጂ የአላህን ቁጣ ማግኘቱ ወፊል አዛቢሁም ኻሊዱን አኸራ ግን ጀሃነም ላይ የሚገጥማቸው በእሳት የመንደድ ቅጣት ዱንያ ላይ ለተወሰነ ጊዜ ነው ማንም ሰው የሚኖረው። የረዘመ ያህል ቢረዝምም ሲያልቅና ሲጠናቀቅ ወደ አኺራ ማንም ይሻገራል። ይሄ አመት ተቆጥሮ አይደለም ጀሃነም ሰው በወንጀሉ የሚቀጣው። وفي العذاب هم خالدون على عذاب لي أبدا العابدين بهونة قطعة قطعة زلال ماوي بهونة قطعة قطعة ولو كانوا يؤمنون بالله والنبي وما أنزل إليه ما اتخذوهم أولياء بانت زمن يا محمد يا يهوداوچ በየአንዳንዱ አንቢያ ምላስ አላህ የረገማቸው የሆኑ የነዛ የልጅ ልጆች ልጆች የሆኑ የሁዳዎች በአንተ ዙሪያ ላይ ያሉ ያ ሙሐመድ የኢማን እጥረት ነው። ውስጣቸው ለኢማን ባለመኖሩ ይሄን ባህሪ ያሳያሉ አለ። ወለው ካኑ ዩእሚኑነ ቢላህ ወነቢይ በአላህ ያመኑ በአንተም ነቢይነት አምነው የተቀበሉና አንተ ላይ በወረደው ቁርአንም ሐቅን ፈላጊ የሆኑ በእርግጠኝነት ቢያምኑ የዲን ጠላትና የቁርአን ጠላት የሆኑትን ፈልገው መተኽዙሁም አውልያ ወዳጆች አያረጓቸውም ነበር አለ አላህ ሱብሓነሁ ወተዓላ። የኢማን ደህንነት ያመጣባቸው ችግር ነው ይላል። ወላኪና ከሲራ ምንሁም ፋሲቁን ከኢማን አፈንግጦ የወጣ ፋሲቅ ይባላል። ሐቅን ያልተቀበለ ፋሲቅ ይባላል። ለሐቅ ጀርባ የሰጠ ይሄ የተነገረውን የተገለጸውን አይነት ባህሪ እንዲተገብሩ ያገዛቸው ፋሲቆች ስለሆኑ ኢማን ስላልነበራቸው ነው ይላል አላሁ ስብሓነ ወተዓላ። አላሁ ስብሓነ ወተዓላ ቅድም እንዳልነው ቁርአን ከኩቱበ ሰማዊያ ለየት የሚያደርገው አንዱና ትልቁ ባህሪ ይሄ ነው። ያለፉ ትውልዶችን ታሪክ ሲያነሳ ጀርባው ሲፋቅ አንተ ተመከርበት ነው። ሌሎችን ሲያነሳ መጥፎ ስራ ሰርተው የነበሩ አውቆ ሳይመለሱ በመቅረት አላህ ቁጣውን ያወረደባቸው ከናዚር አድርጎ የቀየራቸው አሉ። ቂረዳ አድርጎ የቀየራቸው ሰዎች የነበሩት ወደ ዝንጀሮነት ምስላቸውን ወደ ከርከሮ እንዲህ አይነት ታሪኮችን ሁሉ ቁርአን የሚዳስሰው ያን ባህሪ እንዳንይዝ መምከርም ጭምር ነው። ታሪክ ብቻ ተናግሮ ሊተው አይደለም። ከቁርአን ደስ የሚለው መካሪነቱ ይሄ ብቻ ሳይሆን መጥፎዎችን እንደ መጥፎነታቸው ቢገልጽም ቢነግርም በዛ በመጥፎዎቹም ውስጥ ሐቅን የተቀበሉና ለሐቅ የቀረቡ መልካም እይታ ያላቸውንም ጭምር ይዳስሳል። ለተጅደና አሸደ ናሲ አዳዋ አለ አላሁ ስብሓነ ወተዓላ። ያ ሙሐመድ ታገኛለህ አለው። ይሄም ላም ተውጢያቱ ልልቀሰም ነው። ከበድ አድርጎ ምሎ ተናገረ አላሁ ስብሓነ ተዓላ። የሙስሊሞች ጠላትና ጠላትነታቸው የከበደ አለ። አሸደናስ አለ ለዲን ለዲን እስላም ሊኖሩ ይችላሉ ጠላቶች ጠላትነታቸው ደረጃቸው ሊለያይ ይችላል። የይሁዳውን ግን አሸደና ሳለ ጠላትነቱ የከበደ ሆኖ የምታገኘው ያ ሙሐመድ አዳዋነቱ ሊለዚነ አመኑ ለነዛ በሐቅ በአላህ አምነው ሐቅና ትክክል የሆነውን ዲን ተቀብለው አንተ ነብይ ነህ ብሎ የተከተሉ ሙእሚኖችን በመጥላት የጥላቻቸው መጠን ከባድ ነው አለ አላህ ሱብሓነሁ ወተዓላ። ወለዚነ አሽረኩ እነዚህ ሁለቱም ሙሽሪኮችና የሁዳዎች ለሙእሚኖች ጠላትነታቸው ጠንከር ያለ ነው አለ የሚያጅበው ጌታ አላሁ ስብሓነ ወተዓላ ረበል ኢዛ ምሎ ተናገረ። ወለተጅደና አቅረበሁም መወዳ ትንሽ ውስጡ ላይ ለስለስ ያለ መለስ ያለ ፍቅር ደግሞ ያለው ሆኖ የምታገኘው አለ አሁንም للذين آمنوا للنزل مؤمنوش الذين قالوا إنا نصارى شال لالو ملس لالو إنا نصارى وشن يالو تار إيه سبب النزول على ሰበበ ኑዙል ማለት የቁርአን አያቱ ሲወርድ አንቀጹ ነብዩ ላይ ምክንያታዊነቱን ማለት ነው። ሁለት ሶስት ምክንያቶች አሉት ብሎ ሙፈስሮች ያብራራሉ። ትንሽ ሊመስል የሚችል ምክንያት ሰበበ ኑዙል ነቢዩ አለይሂ ሰላቱ ወሰላም መካ ላይ እያሉ ስደት ሂጅራ ወደ መዲና ከመሄዳቸው በፊት በሳቸውም በሰሃባዎችም ላይ ይደርስባቸው የነበረ ጉስቅልና፣ መሰቃየት ሲበረታ የተወሰነ ቁጥር ያላቸውን ሰሃባዎች ዲናችሁን ይዛችሁ ሳትነኩ ተከብራችሁ በእፎይታ ልትኖሩ የሚያመች አገር ሀበሻ ነው፣ ኢትዮጵያ ነች ብለው ነቢዩ አለይሂ ሰላቱ ሰላም በጃዕፈር ኢብኑ አቢ ጣሊብ የተመራ ቡድን ስደት ሂጅራ ወደ አገራችን ወደ ሀበሻ ላኩ። ቁረይሾች መካ ላይ የማናቀውን በአባት በአያት በቅድመ አያት የማናቀውን አዲስ ዲን አመጣ ያ ሙሐመድ ብለው አንሰማም አንቀበልም ብቻ ሳይሆን ዲኑን አምኖ የተቀበሉ ሰሃባዎች ላይ የሚያደርሱት ሰቆቃ እየከፋ ሲመጣ አንደኛ የዛን ጊዜ ነቢዩ መካ ላይ ያሉ ጂሃድም አልታዘዙም። በተቻለ አቅም እንዳይጋፈጡ ጂሃድም ያልታዘዙ ሰዓት ነው። በቁጥርም ሰሃባዎች ነቢዩን የተከተሉ በሰዓቱ ከአፈንጋጩና ሐቅን አንቀበልም ነቢዩን አንከተልም ካለው አካል ጋር ሲነጻጸር በቁጥርም አናሳዎች ናቸው። ያላቸው አማራጭ ከዚህ ስቃይ ትንሽ እፎይታ እንዲያገኙ ሂጅራ ስደት መልአክ ስለነበረ ችግሩና ስቃዩ የበዛባቸውን ሰሃባዎች የተወሰነ ቁጥር በጃፈር ብን አቢ ጣሊብ ሰሃባ ያጎታቸው ልጅ ነው። በሱ የሚመራ ቡድን ወደ ሀበሻ ላኩ ነብዩ አስሐመተን ነጃሽ የሚባል ንጉስ የነበረ ጊዜ ነው። አገሩ ላይ ማንም ሰው የማይዞለም ፍትሐዊ የሆነ ንጉስ አለና ብሎ ላኩ። ይሄ ቡድን መጣ። እንደተባለውም በነፃነት በሰላም ኢባዳቸውን እያካሄዱ ይኖሩ ጀመር። አላህ እንግዲህ በዚህ በቁርአን በተፍሲር ቁርአን እያልን እያልን ሄደን ሱረቱ መርየምን ስንደርስ ታሪኩን ቂሳውን በሰፊው ምንዳስሰው ይሆናል። በጣም የሚጥም በጣም የሚጣፍጥ የሚመስጥ ቅሳ ነው። በሰዓቱ የኛ አገር የሀበሻ ንጉስ አሳህማ የኋላ ኋላ ሻሃዳ ያዘ፣ ተቀበለ። ሳህባዎችን እነ ጃዕፈርን እርምጃ ለማስወሰድና ለማስገደል ወይንም አንቆ እንዲሰጧቸው የሚያስችል ጥሩ ምላስ ያላቸው እንደና አብደላህ እብኑ አምር ብኑል አስ ይሄ ግን የኋላ ኋላ ሰሃባ ሆነዋል። ሻሃዳ ይዞ ተቀብሎ ሰልሟል። ይህ ሰሃባ ከመስለሙ በፊት በጣም አፈጮሌ ከሚባሉ ማንንም ተናግሮ ሊያሳምን ከሚችል አቅም ያለው ሰው ነበር። ሌሎችንም ሰዎች ጭምር ተከታትለው መጥቶ ንጉሱን አሳምነው እንዲያስረክቧቸው እንዲሰጧቸው በስጦታ በሀዲያ ታጅበው መጥተው ሙከራ ቢያደርጉ እንኳንስ አንቆ አንስቶ ሊያስረክባቸው ይቅርና ነጃሺ እናንተ ያላችሁትን ሰምቼ አገሬ ላይ የተጠለለውን ሰው አሳልፎ መስጠት ሳይሆን እነሱንም ጠይቄ እረዳለሁኝ ቀድሜ አላህ እንግዲህ ኢልሃም ያደረገላቸው ወህዩ ነቢዩን አለይሂ ሰላቱ ሰላም ፍትሃዊ ሰው መሆኑን እንጂ አንዳንድ ሰው ሊጭበረበር የሚል የሚችል አይነት ሂደትና ቃላት ይዞም ነበር የመጡት። በአባት በአያት በቅድመ አያት ባዕድ የሆነ ዲንና ባዕድ የሆነ እምነት ይዞ መምጣት ብቻ ሳይሆን አፈንግጦ እዚህ አንተ ሀገር የመጡት የሚከተሉት ነብይ ተብየውን አልፎ ሌላ አድያን የሚሰድቡ ናቸው። ለምሳሌ አንተ የምትከተለው ነሳራን፣ ነቢዩላህ ኢሳን የሚያወግዙ ናቸው። ስሜት ውስጥ ገብቶ አሳልፎ እንዲሰጥ ሚያመች ሚያመች ቃላት አቀነባብሮ አሳመተ ነጃሽ ግን እንዲያነሱ አይደለም። ችግር የለውም ይጠሩና አነጋግራቸዋለሁ እናያለን፣ እነሱን እንሰማለን የሚሉትን አላት። መጡ፣ ተጠሩ። መሪው ቅድም እንዳልኳችሁ ጃፈር ነው። ቤተ መንግስት ሲገቡ እነ አብደላህ ብኑ አምራስ እነ ጃፈርን ንጉሱ ሰጥቷቸው ይዘው ሊሄዱ በቁረሾች ተልከው የመጡ ልኡካን ይዘው ከመጡት ሀዲያም ውጪ ቤተ መንግስት ሲገቡ ሱጁድ እያደረጉ ነው የገቡት። ስጁድ እያረጉ እነ ጃዕፈር ተጠርቶ ሲመጡ የእነ ጃዕፈር አገባብ ለየት አለ። ስጁዱም የለም፣ ሩኩም አላረጉም። ሰላሙን አላ መን ይተባል ሁዳ አለ ጃዕፈር። ትክክለኛና መልካሙን መንገድ በተከተለው ላይ ሁሉ ሰላም ይውረድ የአላህ ሰላም እያለ ገባ። ልኡካኑ ከምንልህ ነገሮች የመጀመሪያውን አመፀኛነት ተመልከታለሁ። ይሄ እኮ ቤተ መንግስት ነው። ንጉስ የሚያደርገው አላህ ነው። ለንጉስ እንኳን አክብሮት የሌላችሁ እነዚህ ደረቆች ደረታቸውን እንዲህ አስጥተው በምታየው አይነት አገባብ የገቡ ይታይ እንግዲህ እኛ ያለው ነገር ሁሉ ሀቅ መሆኑን ከወዲሁ ይኸው አሳመተ ነጃሽ በሳል ሰው ነው። ለምንድን ነው ሰዎች ቤተ መንግስት ሲገቡ የሚያሳዩትን አይነት ባህሪ በተቃረነ መልኩ ገባችሁ? ጃፈር እኛ ለአንተ የሰጠንህ ሰላምታ ለማንም ተራ ሰው የሚሰጥ አይደለም ማለት ተህየቱ አህልል ጀና አለ። ለጀነት ሰዎች የወረደ የሰላምታ ልውጦች ነውና ምኞታችን አንተ ለጀነት እንድትሆንና ነህ የሚል ነገር ውስጣችን ስላለ ለአንተ የጀነት ሰዎች ሰላምታ ይገባሃል ብለን ነው አለ ጃፈር። አላህ አናግሮት በልጦ ተገኘ። እያለ እያለ እያለ ይሄ የምትሉት ሰውዬ ወደዚህ ስደት አገራችን እንድትመጡ የላካችሁ ሰውዬ ነቢይ አላማው ምንድን ነው? ስሜቱ ምንድን ነው? ያእምሩና አናዕቡደላህ ወላ ኑሽሪከ ቢሂ ሸይአ በአላህ እንዳናመልክ ብቸኛ ሆነ አላህን እንድናመልክ ያዘናል። ወትርኩ ማ የቁሉ አባኡኩም በአባት በአያት በቅድመ አያት የመጣ እምነት ተውት ይለናል። እኛ አረቦች ባለማወቅ ድንጋይ እናመልክ ነበር፣ እንጨት እናመልክ ነበር፣ በህይወት ያለውንም የሞተውንም እናመልክ ነበር። ከዚያን ውዳቂ ከሆነ እምነት ነፃ ያወጣን ነብይ ነው። አምነን ወደን ተቀበልነው የተከተልነው ለዚህ ነው። እንደኛ ካልሆናችሁ ብለን ያልናቸው ነገር የለም። እነዚህን ሰዎች ነፃነት ተሳጥተውን መከተል አትችሉም፣ እናንተንም የሚያስከትላችሁን ነብይንም እናጠፋለን ብሎ የተነሱት እንደኛ እና ይህን ሀቅ ካልተቀበላችሁ አላልናቸው። ነብይ ከሆነ ስላለፉት አንቢያዎች ምን ይላል? በእነሱም ማመን አለባችሁ፣ በነብይነታችሁ አውቃችሁ መቀበል አለባችሁ ብሎ ያዘናል። ስለ ነቢዩላህ ኢሳ ምን ይላል? ስለ እናትየው ስለ መርየምስ ሁወ አብዱላህ ወረሱሉ ወከሊመቱሁ አልቃሃ ኢላ መርየም ወሩሁም ምንሁ ነቢዩላህ ኢሳ የአላህ ባሪያ እናትየው አርግዛ የወለደችው በአላሁ ስብሓነ ወተዓላ ቃል በኩን ፈየኩን ትእዛዝ የተወለደ ነው። በነቢያቱ ምናምንነን ሱረቱ መርየምን እንዳለ ለቀቀው። ነጃሺ አለቀሰ። አሳሃማ እንዳለ አለቀሰ። ይዛችሁ የመጣችሁትን ወርቅ፣ ብር፣ ይህን ሀዲያ ይዛችሁ ልኝጡ አላት። ቂሳው በጣም ረጅም ነው። ይህን ያህል ከደረስኩና ከመጣሁላችሁ የኋላ ኋላ አሳሃማ ሻሃዳ ያዘ፣ ዲን ተቀበለ። በነ ጃፈር መጀመሪያ ነጃሺ አሳማ ንጉሱ ማንም ሰው መጥቶ እኛ ስር በጥገኝነት መቀመጥ ይችላል በሚል ህግና ደንብ የሆነ ስርቻ ላይ ራሳቸውን ደብቆ ተጠልሎ የተቀመጡ እነ ጃፈር በመንግስት ባጀት በመንግስት እውቅና ጥሩ መጠለያ ተሰጥቷቸው ተወደው ተከብረው በከፍተኛ ጥበቃ ከዛ ሰዓት ጀምሮ እንዲቀመጡ ተወሰነላቸው። ለረዥም ጊዜ ተቀመጡ። ኑ ብሎ ነብዩ እስኪጠራዋችሁ ድረስ እና ሰላም እስኪኖር ድረስ ኑሩ፣ ችግር የለም ማለት። ከዛ በኋላ አሳሃማ ከፍተኛ ንያ ነበረው። ነቢዩ ጋር ሊሄድ ነቢዩን ሊዘይር በአካል ሊገናኝ ከፍተኛ የሆነ ጉጉት ነበረው። እንደ ጉጉቱ እንደ ንያው በአካል ሳይገናኝ ከነቢዩ ጋር ሳይዘይራቸውም ነው አኺራ ሄደው። በጣም የሚያጅባችሁ ሙስሊም ሲሞት ከፊት ለፊት ያ ጀናዛ መጥቶ ሲሰገድ ሰላተል ጀናዛ ሰላቱል ሐድር ይባላል። ጀናዛው ተገኝቶ እዚህ የሚሰገድ ሰላት ማለት ነው። ሰላቱል ጋኢብ ሲባል በየመስጊዱ በገጠመኝ ትሰማላችሁ። ጀናዛው እዚህ ሳይኖር ሌላ አገር ሞቶ የሚሰገድ ሰላት ሰላቱል ጋኢብ ይባላል። ይሄ በዲናችን በሸሪያችን በነጃሺ ነው የጀመረው። ነጃሺ እዚህ ሞቶ ባልኳችሁ በዚህ አይነቱ ጉጉትና ናፍቆት በዚህ ፍቅል ፍቅር ላይ ተንጠልጥሎ እንዳለ ማታ ሀዚህ ሌይላ ረጅሉን ሳሌሕ ብሎ ጅብሪል ለነቢዩ የሞተ ዕለት ነገራቸው አሳህማ መሞቱን። ምን ላርግ አጠገቤ የለም እንግዲህ ጀናዛ ተነስቼ ሊሰግድለት ሊያሰግድ ብለው ሰሃባዎችን ጠርቶ ሰብስቦ ጋኢብ በነጃሽ ጀመረ። ነቢዩ ሰገዱለት ከመሞቱ በፊት ከሱ ጋራ ወደ ዲን እስላም ሸሃዳ ተቀብለው ከገቡ ሰዎች ውጪ አንድ ቀልባቸው ረጠብጠብ ያሉ ቂሲሶች ነበሩ። ቄስ የሆኑ <clears throat> ረህበና ኢባዳ የሚያደርጉ አደበላልቆ ነቢዩ ጋር ላከ። ሂዱ ቀጥታ ከኦሪጂናሉ ቅጂውን አምጡልኝ ነው ቋንቋው። ከነቢዩ ተገናኙ፣ እኔ ሄጄ ዘይሬያቸው በአካል እስኪገናኝ ድረስ ነቢዩ የሚሉትንም ነገር ትምህርት ሊሆነን ይችላል። ይዛችሁ ነው ይሄ ቡድን ሄዶ ነቢዩን ዘይሮ ከነቢዩ ጋራ ባለበት ቁርአንን ሲሰሙ የነቢዩን ምክር ነሲሃ ዳዕዋ ሲሰሙ የሚያስተላልፉትን መመሪያና ደንቦች ሲሰሙ ቀልባቸው አልቻለም። እነሱን ነው እዚህ ጋር እያደነቀ ያለው አላሁ ስብሓነ ወተዓላ ወለተጅደነ አቅረበሁም መወደተ ሊለዚነ አመኑ ያ ሙሐመድ በጣም አፍቃሪ ሆነው ወደው ታያቸዋለህ። ፍቅራቸው የጠነከረ ሆኖ ከነዛ ጋር ሲነጻጸር አለዚነ ቃሉ እና ነሳራ እኛ ነሳራዎችን ይሉ የነበሩት አለ። ይሄን ቡድን ነው ያሁኑን ያልኳችሁ ነጃሺ የላካችሁን ቡድኖች ዛሊክ በሙእሚኑና በዲን እስላም ላይ ይሄ አይነቱ ፍቅር ለምን ውስጣቸው ለገባ ቢባል ምክንያቱ ምንድን ነው? ቢአነ ሚኑም ቅሲሲነ ወሩህባና ቄሶች አሉበት። በራሳቸው ዲን አዋቂና አሊም የሆኑ ሩህባኖች አቢዶችም አሉ። ወአነሁም ላ የስተክቢሩን ሐቅን ለማወቅ ለማዳመጥ፣ ለመማር ሐቁን ካገኘን በኋላ እንመለሳለን ለማለት ወአነሁም ላ ያስተክብሩ ማይኩራሩ ናቸዋል። እንደ ይሁዳዎች አይምሰሉ አለ አላህ ሱብሓነሁ ወተዓላ